ብስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላሂ ሰለላሁ አለይህ ወሰለም አሰላሙ አለይኩም ወረህመቱላሂ ወበረካቱ ያው ኪታቡ ተውሒድ ነው በፕሮግራማችን መሰረት ዛሬ ምንቀራው አፎን ያው ባለፈው ነው አራተኛውን ባብ ጨርሰን ነበረ አራተኛውን ባብ ጨርሰን ነበረ ነው። አሁን ወደ ቀጣዩ ባብ እንቀጥላለን ኢንሻአላህ አምስተኛውን ባብ እንጀምራለን ማለት ነው አምስተኛው ባብ የሚለው ባቡ ባቡ ተፍሲሩ ተውሂድ ይላል ወሸሃደቲ አላ ኢላሃ ኢላላህ ባብ ያው ባብ ማለት ታቁታላችሁ ተፍሲሩ ተውሂድ ተፍሲሩ ተውሂድ የተውሂድ ማብራሪያ ማለት ነው ይሄ ባብ ስለ ምንድን ነው የሚነግረን ስለ ተውሂድ ማብራሪያ ምን እንደሚባል ይነግረናል ወሻሃደት አላ ኢላሃ ኢላላህ ላ ኢላሃ ኢላላህ ብሎ መመስከር ደግሞ ትርጉሙ ምንድን ነው የሚለውን የተውሂድና የላኢላሃ ኢላላህ ትርጉምን የሚያስረዳን ባብ ነው ምዕራፍ ነው ወይ ደግሞ በር ነው ማለት ነው የእውቀት በር ነው ይሄ አምስተኛው ባብ ماشي باب تفسير التوحيد وشهادة أن لا إله إلا الله يا لا إله إلا الله آه، يا توحيد ترجمنا لا إله إلا الله بلو ممسكر ترجمو يولتو ترجمنا هي باب مين إن شاء الله وقول الله تعالى يا الله نقرنا وقول الله تعالى يا الله نقرنا أولئك النزيكو على أولئك النزيكو الذين يدعون أه؟ الذين النزيا ኦኬ እነዚያ አለዚነ እነዚያ የድዑነ የሚጠሯቸው የድዑነ የሚጠሯቸው የብተጉነ ይከጅላሉ አሁን ሀሳቡ ቃል ግራ ሊገባችሁ ይችላል ዝም ብላችሁ ቃል በቃል ትርጉሙ ትሰሙኝና ከዛ ሀሳቡ እንሻአላህ ከኪታቡም አብረን እንረዳዋለን ኡላኢከ እነዚያ አለ ኡላኢከ እነዚያ አለዚ እነዚያ የድዑነ የሚጠሯቸው የድዑነ የሚጠሯቸው የብተጉነ ይፈልጋሉ የብተጉነ ይፈልጋሉ ኢላ ረቢህም ወደ ጌታቸው ኢላ ረቢህም ወደ ጌታቸው አልወሲለተ መቃረቢያን አልወሲለተ መቃረቢያን ወደ ጌታቸው መቃረቢያን ይፈልጋሉ እነዚያ የሚጠሯቸው ሰዎች ማለት ነው የሚጠሩት ምናሉ እነዚያ የሚጠሯቸው እነሱ ራሳቸው ወደ ጌታቸው መቃረቢያ ይፈልጋሉ አዩሁም አቅረቡ የትኞቻቸው የቀረቡ እንደሆኑ ለአላህ ማለት ነው ወየርጁነ ይከጅላሉ ወየርጁነ ይከጅላሉ ረሕመተሁ የጌታቸው የእሱን እዝነት ይከጅላሉ ወየኻፉነ ይፈራሉ አዛበሁ ቅጣቱን ይፈራሉ ويرجون يكجلالو آه، رحمته إزنتون يكجلالو ويخافون يفرالو عذابه قطعة يفرالو إن عذاب ربك يجتها قطعتك إن عذاب ربك يجتها قطعتك كان محذورا አስፈሪነው የጌታ ቅጣት እኮ አስፈሪ ነው ይላል ስለዚህ እዚህ ጋር ምናሉ እሺ እንትን ሲያብራሩት የሼክ መሐመድ ሳሌሕ ልዑተይሚን ኪታብ ላይ አለ ሸርሕ ያደረጉት እሳቸው አይ አለ هؤلاء الذين يدعون هؤلاء هم أنفسهم يبتغون إلى ربهم الوسيلة أيهم أقرب እነዚያ እነሱ ራሳቸው የሚጠሯቸው ራሳቸው መቃረቢያ ይፈልጋሉ ለምሳሌ ክርስቲያኖች ነሷራዎች ዒሳን እንደ መቃረቢያ ይጠቀሙታል መቃረቢያ ያደርጉታል ወይ መርየምን እንደ መቃረቢያ ይቆጥሯታል ወይ ብዙ አሉ ጭራሽ ደግሞ እንደ ፕሮቴስታንት አይነት ከሆነ ጭራሽ ዒሳን ደንበር አልፈው ሰው የሚበላ የሚጠጣ ገበያ የሚሄድ የሚደበደብ እንደዚህ አይነት ጌታ ነው ብለው አፋውጥተው የሚናገሩም አሉ ስለዚህ እንደዚህ የሚጠራዋቸው እነዚህ ማለት ነው የሚጠሩት ራሳቸው ወደ አላህ መቃረቢያ ይፈልጋሉ መርየምም ዒሳም ነቢዩ መሐመድ ሰለላሁ ዐለይሂ ሰለምም ነቢዩ ሙሳ አለህ ሰላም የፈለገ ይሁን የሚጠሩት ማለት ነው ወልይ ተብለው የሚለመኑ ወይ ደግሞ ቦታ ተሰጥቷቸው ሰዎች እንደ ጌታ መቃረቢያ የሚቆጥሯቸው እነሱ ራሳቸው አላህ ዘንድ ወደ ጌታቸው መቃረቢያ ይፈልጋሉ ወየርጁነ ረሕመቱሁ ይላል እዝነቱንም ይፈልጋሉ ምን ያል ከዛ ፈከይፈ ተድዑነሁም ወሁም ሙሕታጁነ ሙፍተቂሩን እንዴት እናንተ ትለምኗቸዋላችሁ እያለ ነው እንግዲህ አላህ ማብራሪያው ነው ይሄ እንዴት እናንተ ትለምኗቸዋላችሁ እነሱ ራሳቸው ከጌታቸው የሚፈልጉ ሆነው እያለ ለጌታቸው ድሆች ሆነው እያለ እናንተ እንዴት ትለምኗቸዋላችሁ ፈሃዛ ሰፈሁን ፊል ሐቂቀቲ ይሄ ኮ በግልጽ ግልጽ የሆነ ትክክለኛ ሞኝነት ነው وهذا ينطبق على كل على كل من ادعى وهو داع كعيسى بن مريم وملائكته والأولياء والصالحين እነዚህን ሁሉ ያካትታል ዒሳ ብን መርየም መላኢካዎች አውሊያዎች የአላህን ወሳልሒን መልካም ሰዎች እነዚህ ሁሉ እዚህ ውስጥ ይካተታሉ ወአመ ሸጀሩ ወልሐጀሩ ፈላ የድኹሉ ፊል አያ ድንጋይና እንጨት ምናምን ሰዎች መቃረቢያ የሚጠይቋቸው እዚህ ውስጥ አይካተቱም ለምን ወደ ጌታቸው መቃረቢያ ይፈልጋሉ የአላህን እዝነት ይፈልጋሉ ምናምን የሚለው ያው ይሄ መገለጫ የሚሆነው ለጅኒዎችና ለሰዎች ስለሆነ ማለት ነው ምን ይላል ሌላ ቁርአን ላይ ምን ይላል ይህንን ሲያብራሩ ያው ይሄ ነው ያስፈልገው መርሐባ ወየርጁነ ረሕመተሁ ወየኻፉነ ዐዛበሁ እነ ዐዛበ ረቢከ ካነ መሕዙራ ይላል ይሄ ይችን አያት አይተናል ኢንሻ ወደ ቀጣዩ እንሄድ ወቁሉሁ ተዓላ የአላህ ንግግር ነው አሁንም ቀጣይ የአላህ ንግግር ነው አንቀጽ ለበለጠ ማብራሪያ እንደነገርኳችሁ አንቀጹ ተጽፏል አንቀጹ ተጽፏል እዚህ ጋር ሱራውና ቦታው ሄዳችሁ ራሳችሁ እንትን ማድረግ ትችላላችሁ ማንበብ ትችላላችሁ አማርኛ ተፍሲሩም አለ ተፍሲሮች ብዙ አሉ ጥሩ ጥሩ ተፍሲሮችን እያያችሁ አማርኛ ትርጉም በደንብ እንትን ብላችሁ ማየት ትችላላችሁ وقوله تعالى يا الله ንግግር ነው አሁንም وإذا قال إبراهيم وإذا قال إبراهيم إبراهيم ያለ ጊዜ وإذا قال إبراهيم إبراهيم ያለ ጊዜ لأبيه ላባቱ لأبيه ላባቱ ወቀውሚሂ ለህዝቦቹ ኢነኒ እኔ እኮ በራኡን ነጻ ነኝ ሚማ ተዕቡዱን እናንተ ከምታመልኩት ነጻ ነኝ ስለዚህ የመጀመሪያውን አንቀጽ አሁን ከዚህ በፊት የቀራ ነው ይሄ ላይ ያለው ማለት ነው أولئك الذين يدعون يبتغون إلى ربهم الوسيلة أيهم أقرب ويرجون رحمته ويخافون عذابه የሚለው አንቀጽ ለምንድን ነው የመጣው እዚህ ጋር የተውሂድ ክፍል ስለሆነ ነው ተውሂድን ምን ስለሚያደርግ ነው በደንብ ስለሚያብራራ ነው አንዳንድ ሰዎች መቃረቢያ እያሉ ተውሂዳቸውን ስለሚያፈርሱ ትልቅ የተውሂድ ክፍልን ስለሚይዝ ይህንን አንቀጽ ያመጣው ለዛ ነው ማለት ነው ወቁሉሁ ተዓላ ቀጣይ አሁን የጀመርነው አንቀጽ ደግሞ ምንድን የሚለው ወኢዝ ቃለ ኢብራሂሙ ኢብራሂም ያለ ጊዜ ሊአቢሂ ለአባቱ ወቀውሚሂ ለህዝቦቹም ያለ ጊዜ ለአባቱና ለህዝቦቹ ያው እንደሚታወቀው የኢብራሂም አባት አዘር ያው ካፊር ነበረ ማለት ነው ስለዚህ ለአባቱና ለህዝቦቹ ምን አላቸው ኢብራሂም ኢነኒ እኔ እኮ በራኡ ነጻ ነኝ ሚማ ተዕቡዱነ እናንተ ከምታመልኩት ነገር ሁሉ ነጻ ነኝ ይሄ ምን ትረዳላችሁ እናንተ ከምታመልኩት ነገር ሁሉ ነጻ ነኝ ሲል እናንተ ከምታመልኩት ነገር ሁሉ ነጻ ነኝ ይላል እዚህ ጋር ያው እነኒ በራኡን ሚማ ታዕቡዱን እናንተ ከምታመልኩት ነገር ሁሉ ነፃ ነኝ ሲል ደም የምትይዙት ላኢላሃ ትክክል ናቸው ከሽርክ ነፃ መሆንና ምን የሚለውን የተውሂድ የላኢላሃ ኢላላህ ምን ይይዛል ላኢላሃ የሚለውን አይደለ ላኢላሃ ማለት በእውነት የሚመለክ አምላክ የለም ማለት ነው ላኢላሃ ኢላላህ የሚለው ደግሞ አላህ ሲቀር የሚለውን ያስይዘናል አላህ ብቻ መሆኑን ያስይዘናል ስለዚህ እነኒ በራኡ ሚማ ተዕቡድን የሚለው ላኢላሃ የሚለውን ክፍል ጋር ይመሳሰላል ማለት ነው ከዚህኛው ጋር ከዚህኛው ጋር ተመሳሳይ ነው ማለት ነው እሺ ከዛ በኋላ ምን ይላል ኢለ ለዚ ፈጠረኒ ይላል ኢለ ለዚ ፈጠረኒ ኢለ ለዚ ፈጠረኒ ያ የፈጠረኝ ሲቀር አለ ኢለ ለዚ ፈጠረኒ ያ የፈጠረኝ ሲቀር የትኛውን ነው የሚይዘው ኢላላህ ማለት ነው ገባች አይደለ እውነት ይሄኛው ሁለተኛ ነው ማለት ነው እንድታያይዙት ሁለቱን ስለዚህ እዚህ ጋር የመጀመሪያው ላኢላህ ኢላላህ ለሚለው ማለት ነው ሁለቱ ይሄ ቁርአን በተለይ ቀጥታ የተገናኘ ስለሆነ ነው ወይዘ ቃለ ኢብራሂሙ ኢብራሂም ያለ ጊዜ ሊአቢሂ ለአባቱ ያለ ጊዜ ወቆሚሂ ለህዝቦቹ ምን አላቸው ኢነኒ እኔ እኮ በራኡ ሚማ ታዕቡዱን እናንተ ከምታመልኩት ነገር ሁሉ ነጻ ነኝ ይላል ስለዚህ እቺ ላኢላሃ ለምትለው ነው ከዛ ምን አለ ኢለ ለዚ ፈጠረኒ ያ የፈጠረኝ ሲቀር ምን ለሚለው ነው ኢላላህ አላህ ሲቀር ለማለት ነው ፈኢነሁ እሱ እኮ ሰየህዲኒ ቀጥተኛ መንገድ ፈኢነሁ ስኮ ሰየህዲኒ ቀጥተኛ መንገድ ይመራኛል ይላል <clears throat> ከዛ ምን አለ ወጃዓለሃ አደረጋት ከሊመተን ንግግር የቷን ንግግር ኢነኒ በራኡ ሚማ ተዕቡዱነ ኢለ ለዚ ፈጠረኒ የሚለው ላኢላሃ የምትለዋን ማለት ነው ወጀዓለህ አደረጋት ከሊመተን ንግግር ባቅየተን ቀሪ የሆነች ንግግር አደረጋት የምትቀር ዘውታሪ የሆነች ፊ ዓቂቢሂ በዘሮቹ ላይ በዘሮቹ ላይ ቀሪ የሆነች ንግግር አደረጋት ለዓለሁም የርጅዑነ ወደ እሷ እንዲመለሱ ወደ እርሷ ወደዚች ንግግር እንዲመለሱ ብሎ እዛው እነሱ ጋር ቀሪ ንግግር አደረጋት ማለት ነው <clears throat> እሺ እሺ ስለዚህ ይሄንን ላኢላህ ኢላላህ ይሄኛው የቁርአን አንቀጽ በደንብ አድርጎ ላኢላህ ኢላላህ የሚለውን ያብራራልንናል ማለት ነው ከምት ውስጥ የምትቀሯቸውን ሀሳቦች ከባቡ ስር የሚትቀሩትን በተቻላችሁ መጠን ከባቡ ርዕሱ ጋር ለማገናኘት ሞክሩ እሺ ለምን የበለጠ ሀሳቡን እንድትረዱት من ይላል وكذا يوجد في بعض البلدان الإسلامية من يصلي ويزكي ويصوم ويحج ومن ذلك يذهبون ومع ذلك عفوا ومع ذلك يذهبون إلى القبور يسجدون لها ويركعون فهم كفار غير موحدين ምን ይላል አንዳንድ ሙስሊም አገሮች ላይ አንዳንድ ሙስሊሞች ማለት ነው ሶላት የሚሰግ ዘካ የሚያወጣ ሐጅ የሚሄድ ጾም የሚጾም አለ ወማዓ ከዚህም ጋር አብሮ ምን ይሰራል ወደ ቀብር ይሄዳል ለቀብሮቹ ስጁድ ያረጋሉ ለቀብር ሩኩዕ ያረጋሉ ለቀብር አምልኮ ይሰራሉ ፈሆም እነዚህ እኮ ኩፋሩን ገይሩ ሙሂዲን ካፊሮች ናቸው ተውሂድ የሚተገብሩ አይደሉም ወላ የቅበሉ ሚንሁም አዩ አመል ከነሱ አንድንም ስራ አላህ አይቀበልም ምንድን ነው ያለው አላህ ለካፊሮች ስለ ካፊሮች ስራ ወጃአልናሁ ወቀሪብና ኢላ ማ አሚሉ ሚን አመሊን ፈጃአልናሁ ሀባእን መንሱራ ወደ ሰሩትም ስራ ቀረብን አለ አላህ እንደ አቦራ ላይ እንደተ አቦራ ላይ እንደተጠጋ አፎን እንደ ንፋስ ላይ እንደተጠጋ ዱቄት ወይንም አቧራ አደረግ ነው ይላል አላህ ስለዚህ ስራቸው ሁሉ ይበላሻል ሽርክ የሚሰራ ሰው ስራ ሁሉ ይበላሻል ያፈስደዋል ሁሉንም ስራውን ማለት ነው ትልቁ ሽርክ ከሆነ ሁሉንም ስራ ያበላሸዋል ትንሹ ሽርክ ከሆነ ግን ያችን ስራ ብቻ ያበላሻታል ለምሳሌ ሶላት ሲሰግድ ለሰው ብሎ ከሰግድ ያቺ ሶላቱ ብቻ ናት እንጂ ሌላውን አይነካውም ማለት ነው ትልቁ ሽርክ ከሆነ ግን ሌላውን ስራ ሁሉ ያበላሸዋል ማለት ነው እሺ እሺ ከዛ ወደ ቀጣዩ አንቀጽ እንሄዳለን ኢንሻአላህ ሐሳብ ካለው የለንም ወቀውሉ ላህ ተዓላ ቀጣዩ ደግሞ የአላህ ንግግር ምን ይላል ኢተኸዙ ኢተኸዙ ያዙ ኢተኸዙ ያዙ አሕባረሁም አማ አህባር ማለት የአይሁዶች አዋቂ ለማለት ነው አምላ አዋቂዎቻቸው ለሚለው ነው አህባረሁም ማለት አዋቂዎቻቸው ማለት ነው ወልአሕባሩ ጀምዑ ሒብር ወሁወ ልዓሊሙ ወዩቃሉ ሊልዓለሚ አይደን ባህሩን ሊከስረት ዕልሚህ ይላል ለምንድ ነው አሕባር የሚለው ምን ለሚለው ነው አዋቂዎቻቸውን ይላል የተኸዙ ያዙ እነማን ናቸው አህለል ኪታቦች ናቸው አህለል ኪታብ ነሳራና ይሁዳዎች ማለት ነው የተኸዙ ያዙ አሕባረሁም አዋቂዎቻቸው የሃይማኖት አዋቂዎቻቸውን ለምሳሌ ወይ መጽሐፍ ቅዱስን የሚያነብ ወይ ተውራት ወይ እንጅልን ቁጭ ብሎ የሚያነበው ማለት ነው በደንብ የሚያውቀውን አህባሮቻቸውን ያዟቸው ወሩህባንሁም አምላኪዎቻቸውን አምላኪዎቻቸው ማለት የሚያመልኩ አምልኮ የሚሰሩ ለምሳሌ እንደ መኖክሴ እንደሚባሉ በእኛ ሀገር እንደተለመደው መኖክሴ ማለት ያው ብዙ የሃይማኖት እውቀት ሳይሆን ያላቸው ምንድን ነው ከዚች አለም ተለይተው አምልኮ የሚሰሩ ማለት ነው ስለዚህ اتخذوا ያዙ አህባረሁም አዋቂዎቻቸው ወሩህባንሁም አምላኪዎቻቸው ገባቸው አይደለ በድሮ በእነሱ ደግሞ አንዱ ልዩነት ይሄ ነው አንዳንዱ ያመልካል ማለት ነው አንዳንዱ ደግሞ የሃይማኖት እውቀት ይኖረዋል በእስልምና እኛ በትክክለኛ ሚላ እንደዚህ የለም አይደለ አዋቂ ከሆነ አምላኪ መሆን አለበት በድሮ እንደዚህ ነበራቸው እነሱ ማለት ነው አህባር ብዙ ጊዜ እንደምታውቁት አዋቂ የሚሆኑት ብዙዎቹ ብዙ ጊዜ የአይሁዶቹ ናቸው የሁዳዎች ናቸው ሩባን ደግሞ የሚያመልኩት ብዙ ጊዜ ደግሞ ካለ እውቀት ኖሳራዎች ናቸው እሺ ኢተኸዙ ያዙ አሕባረሁም አሕባሮቻቸውን አዋቂዎቻቸውን ወሩህባነሁም ደግሞ አምላኪዎቻቸውን ያዙ አርባበን አማልክት አድርገው አማልክት አድርገው ያዙ ሚን ዱንላሂ ከአላህ ውጭ ከአላህ ውጭ እነሱ ምን አድርገው ያዙ አማልክት አድርገው ወሰዱ ወልመሲሕ እብነ መርየመ መሲሕ እብን መርየምንም ልክ እንደዛው ማለት ነው مسيح ابن مريم ياو كتازت استاندو نو وما أميرو التززون وما أميرو التززون إلى <clears throat> ايش وما أميرو እሺ የታለ ወልመሲሑ ብን መርየም ወልመሲሕ ብነ መርየመ መሲሕ ብነ መርየምንም ያዙት አምላክ ከአላህ ውጭ አምላክ አድርገው ወሰዱት አሉ ወማ ኡሚሩ አልታዘዙም እኮ እነዚህ ሰዎች እኮ አልታዘዙም ነበረ ኢላ ሊያዕቡዱ ላሃ እሊያ ሊያዕቡዱ ሊያመልኩ እንጂ ኢላህን ዋሂዳ አንድ አምላክ እንዲያመልኩ እንጂ ሌላ ትእዛዝ አልታዘዙም ሌላ ትእዛዝ አልታዘዙም አንድ አምላክ ብቻ ለማምለክ ቢሆን እንጂ ላኢላሃ ኢላ ሁወ ከእርሱ በስተቀር በእውነት የሚመለክ አምላክ የለም ላኢላሃ ኢላ ሁወ ከእርሱ በስተቀር በእውነት የሚመለክ አምላክ የለም ሱብሓነሁ ጥራት ይገባው አማ ዩሽሪኩን እነሱ ከሚያጋሩት ነገር ጌታ አላህ ጥራት ይገባው ይላል ስለዚህ ምንድን የሚለው ይሄኛው አያት እዚህኛው ካልሆነ እዚህ ስላልሆነ ያው ማብራሪያውን እንትን ሞክራለሁ ማድረግ ይሄንን ሲሉ ነቢያችን ስለ ላ ሰለም እሺ ቆይ አያቱን አንድ ጊዜ ያው ይሄንን ሲሉ ሰሓብይ ስሙን ረሳውት እንጂ መጥቶ ይሄንን ቁርአን ተቀር ይሄንን ሲቀሩ ነቢያችን ሰለላሁ ዐለይሂ ወሰለም ሲሉ ሰማቸውና ምን አለ ክርስቲያን የነበረ ነው ነሳራ ነበር እና ምን አሉ እሳቸው ኢተኸዙ አሕባረሁም ወረህባብነሁም አርባብን ሚን ዱን ላሂ ወልመሲሕ እብነ መርየም ወማ ኡሚሩ ኢላ ሊያዕቡዱ ላህ ኢላሃን ዋሒዳ እነዚህ የመጽሐፍት ባለቤቶች እኮ ነሳራና የሁዳዎች ያዙ አሕባረሁም ወሩባንሁም አዋቂዎቻቸውና አምላኪዎቻቸውን ከአላህ ውጭ አምላክ አድርገው ወሰዱ ሲሉ አንድ ሰሐቢይ ነሳራ የነበረ ምን አላቸው እኛ እኮ አህባሮቻችንና ሩህባኖቻችንን አናመልካቸውም አላቸው ለነቢያችን ስለ ላሁ ሰለም ከዛ እሳቸው ምን ብለው ጠየቁት አላህ ሐራም ያደረገው እነሱ ሀላል ሲያደርጉላችሁ እሺ ብላችሁ አትቀበሉምን አሉትኝ አሁን እሱማ እንቀበላለን አለ ደግሞ አላህ ሐላል ያደረገው እነሱ ሐራም ወይ ደግሞ እነሱ ሐራም ወይ አላህ እነሱ አላህ ሐላል ያደረገውን እነሱ ሐራም ሲያደርጉላችሁ ወይ ደግሞ አላህ ሐራም ያደረገውን እነሱ ሐላል ሲያደርጉላችሁ በተቃራኒው ትቀበላላችሁ ወይስ አትቀበሉ ማለትኝ አው እንደዛማ እንቀበላለን ሲሉ ወዛልክ ይሄ ነው አምላክ አድርጎ መውሰድ ማለት አሉት ነብያችን ስለ ላ ሰለም ለዛ ሰሓብይ ከዚህ ምን እንረዳለን እሱ ምንድን ነበር የተረዳው እኛም አሁንም አብዛኛው ሰው የሚረዳው ሽርክ ለመባል ግዴታ ቀብር ሄዶ ወይ ደግሞ ጣዖት ጋር ሄዶ ስጁድ ማድረግ ብቻ አይደለም ሽርክ እሱም ሽርክ ነው አዎ ትልቁ ዋናው ሽርክ እሱ ግን ሌላም አይነት ሽርኮች አሉ እሱ አሁን እንደዚህ ታመልካላችሁ ሲሉት አናመልክም አለ ነቢ ስለ ሰለም ግን ምን አሉት አላህ ሐላል ያደረገው እነሱ ሐራም ሲያደረጉላችሁ እሺ ትላላችሁ ትቀበላላችሁ ወይ ደግሞ አላህ ሐራም ያደረገው እነሱ ሐላል አላህ እነሱ ሐላል ሲያደረጉላችሁ ትቀበላላችሁ ሲሉት አዎ ሲል ይሄ ነው አምላክ አድርጎ መውሰድ ስለዚህ በመታዘዝ ማሻረክ የተባለው ይሄ ነው ማለት ነው ተግባባን አይደለ ይሄ ነው የመታዘዝ ማሻረክ الشرك في الأمر ይሄ في الطاعة አፎን الشرك في الطاعة ይሄ ነው በመታዘዝ ላይ ማሻረክ ይሄ ነው ወላጅ መታዘዝ ይሄማ واجب ነው እንዲያውም አይደለ እንዳይጋጭባችሁ ወላጅ መታዘዝ ታላቅ ወንድም ታላቅ ቤተሰብ መታዘዝ ይሄ ከምንድ ነው ከዋጅቦች ነው እንዲያውም ሙስሊም ወንድምን መታዘዝ በኸይር ነገር ይሄ ሱና ሟጅብም ሊሆን ይችላል እንደ ሁኔታው እንደዚህ ያለው ግን መታዘዝ ደግሞ ሽርክ የሚሆንበት አለ ሐራም የሚሆንበት አለ በሐራም ነገር ሲያዛ አንድ ሰው መታዘዝ ምንድነው ነው ሐራም ነው አይቻልም ለአላህ ብቻ የሚገባው መታዘዝ ደግሞ ፍጡራንን መታዘዝ ምንድነው ሽርክ ነው ለምሳሌ አላህ ኸመር ሐራም ነው አለና አይደለ ቁርአን ላይ አለ አንድ ሰው መጥቶ አይ ኸመር ሐላሉ ሲልን ዝም ብሎ ለማደናገሪያ የሆነ ነገር ሊሆን ይችላል ኦ አይህማ ብሏል ብላችሁ ስሜታችሁን እየተከተላችሁ እሱን የምትከተሉ ከሆነ ይሄ ሽርክ ይሆናል ማለት ነው አላህ ሐራም እያለ እያለ እናንተ ሐላል የሚል እየፈለጋችሁ የምትከተሉ ከሆነ ስለዚህ በመታዘዝ ሽርክ የሚሆን አለ ማለት ነው ምክንያቱም አንዳንድ መታዘዞች የማን ብቻ አሉ ለአላህ ብቻ የሚገቡ መታዘዞች ስላሉ ነው ማለት ነው ይሄም እንግዲህ ምንድነው ተውሂድን ሸሃደቱ አላ ኢላሀ ኢላላህ የሚያብራራ ነው ከርዕሱ አልወጣም እንዳትረሱት ምንድነው ርዕሳችን ባቡ ተፍሲሩ ተውሂድ ወሸሃደቲ አላ ኢላሀ ኢላላህ የተውሂድ ማብራሪያና ላኢላሃ ኢላላህ ብሎ መመስከር ለሚለው ማብራሪያ ነው ምን አመጣ ያለ ነው ማለት ነው እሺ እሺ እሺ ወደ ቀጣዩ እንሄድ ወደ ቀጣዩ አያት ስንሄድ وقوله አዘ ወጀል አሁንም የአላህ ንግግር ነው ወሚነናሲ ወሚነናሲ ከሰዎች አለ ወሚነናሲ ከሰዎች እኮ አለ መየተኺዙ የሚይዝ መየተኺዙ የሚይዝ ሚን ዱንላሂ ከአላህ ውጭ ሚን ዱንላሂ ከአላህ ውጭ አንዳደን አማልክትን አንዳደን አማልክትን ዩሕቡነሁም ይወዷቸዋል ዩሕቡነሁም ይወዷቸዋል ከሑቢላሂ ልክ አላህን እንደ መውደድ ከሑቢላሂ ልክ አላህን እንደ መውደድ ወለዚነ አመኑ እነዚያ ያመኑት ወለዚነ አመኑ እነዚያ ያመኑት አሸዱ ሑበን ሊላሂ ኃይለኛ የሆነ ውዴታ አላቸው ለአላህ የበለጠ የሆነ ሙሽሪኮች ጣውታትን ከሚወዱት የበለጠ የሆነ ማለት ነው እሺ ምን ይላል ሀያት ወሚን ናሲ ከሰዎች አለመ የተኺዙ ሚን ዱንላህ ከአላህ ውጭ የሚይዝ አንዳደን ብጤ አምላክ አድርጎ የሚይዝ አለ ከሰዎች መካከል ከአላህ ውጭ አማልክትን የሚይዝ አለ አያችሁ ይሄ ምን አለ ከዛ ዩሂቡንም ይወዷቸዋል ከሁብላ ልክ አላህ እንደመውደድ ስለዚህ እዚህ ብጤ አድርጎ ይወስዷቸዋል ያለው አላህ ለምንድን ነው ይሕቡነሁም ከሕብላ አላህን እንደሚወዱ ስለሚወዷቸው ስለዚህ እዚህ ጋር የምን ሽርክ ነው የሰሩት የውዴታ ሽርክ የመውደድ ሽርክ ነው አላህን እንደሚወደደው ስለወደዷቸው ምን ሰሩ የውዴታ ሽርክን ሰሩ ከሑብላ የሚለው ምን ብለውታል ልክ ሙእሚኖች አላህን እንደሚወዱት አላህ ሙእሚኖች አላህን እንደሚወዱት ስለዚህ የውዴታ ሽርክ እንረዳለን ማለት ነው ከውዴታ ሽርክም እንደማይቻል ማለት ነው ወለዚነ አመኑ እነዚያ ያመኑትማ አሸዱ ሑበ የበለጠ ጥንካር ጠንካራ የሆነ ውዴታ ለአላህ አላቸው ስለዚህ አሁን እንግዲህ ተውሂድ ያብራራን ነው አይደለም አንደኛ የውዴታ ሽርክ እንዳለ መጀመሪያ ላይ የመታዘዝ ሽርክ እንዳለ መታዘዝም ሽርክ ሊሆን ይችላል ሁለተኛ አሁን ደግሞ ያየነው ምንድነው መውደድ ልክ አላህ እንደሚወደው የሚወድ ከሆነ ሌላን ነገር ይሄም ሽርክ ይሆናል አንድ ለኛ የምንወደው አላህን ብቻ ነው መሆን ያለበት አንደኛ የምንታዘዘው አላህ ነው እና ከዛ ረሱል ስለ ላ ሰለም ያው ነቢያችን ስለ ላ ሰለም ያዙን አላህ ያዘዛቸውን ነው እሳቸው መታዘዝ ያው አላህን መታዘዝ ነው እሺ መጀመሪያ ላይ እንዳትረሱ ደግሞ ቁርአን አንቀጹ መጀመሪያ ሲያመጣ የዋናውን ሽርክን አብራርቶልናል አይደለም ምን የሚለውን ስለ ዒባዳ አምልኮ የሚለውን አብራርቶልናል እሺ ቀጣይ ደግሞ ስንሄድ وفي الصحيح ከሰሒሕ ሀዲስ ደግሞ عن النبي صلى الله عليه وسلم ነቢያችን ስለ ላሁ ሰለም በተናገሩት እነሆ قال እሳቸው ብለዋል መን ቃለ ላኢላሃ ኢላላህ ላኢላሃ ኢላላህ ያለ መን ቃለ ያለ ላኢላሃ ኢላላህ ላኢላሃ ኢላላህ ያለ ሰው እኮ وكفر بما يعبد وكفر የካደ بما يعبد من دون الله ከአላህ ውጭ በሚመለኩ ነገሮች ሁሉ የካደ ወከፈረ የካደ ቢማ ዩዕበዱ ሚን ዱኒላሂ ከአላህ ውጭ በሚመለኩ ነገሮች ሁሉ የካደ ሐሩመ ማልሁ ወደሙሁ ሐራም ነው እርም ነው መንካት አይቻልም ማልሁ ገንዝ ንብረቱን ወደሙሁ ደሙኑን መንካት አይቻልም ወሒሳቡሁ ሒሳቡ አላ ላህ አላህ ዘንድ ነው አዘ ወጀለ የላቀ ጌታችን እሺ ምንድን ነው ማለት ነው ወፊ ሀዛ ነቢያችን ስለ ስለም ሲናገሩ ምነው ላኢላህ ኢላላህ ያለ ሰው በእውነት የሚመለክ አምላክ አንድ አላህ ብቻ ነው ያለ ሰው ወከፈረ ቢማ ዩዕበዱ ምን ዱንላህ ከአላህ ውጭ በሚመለኩ ነገሮች ሁሉ የካደ ሰው ደሙና ንብረቱ ሁሉ ሐራም ይሆናል ደሙና ንብረቱ ሐራም ይሆናል መንካት አይቻልም ወለው ንፍቅና ይዞት እኳ ቢልም ማለት ነው ንፍቅና በንፍቅና ሙናፊቅ ሆኖ ላኢላህ ኢላላህ ብሎ በአላህ ውጭ በሚመለኩ ከአላህ ውጭ በሚመለኩ ነገሮች ክጅ አለው ካለ ከውጩ ንጹህ በትክክል እስልምናን ካሳየ ሙናፊቅ ነው ምናምን እያልን እንትን ማለት አያገባንም ሂሳቡ ምን ይላል እዚህ ጋር መጨረሻ ሀዲሱ ወይ ሂሳቡ አለላህ ሂሳቡ ማን ጋር ነው አላህ ጋር ነው ማለት ነው እኛ ያገባንም ይሄ በጣም ትልቅ ባብ ነው በጣም ትልቅ ባብ ነው ወሳኝ የሆነ ባብ ነው መለስ እያላችሁ አንብቡት ጥያቄ ካላችሁ አጥር ያለ መጠየቅ ይችላላችሁ ወደ ቀጣዩ ባብ እንሄዳለን እንሻ እሺ ረጅም ባይሆን ጥሩ ነበር እሺ እንቀጥላለን ባብ ይላል ምዕራፍ ባብ ሚነ ሽርኪ ከሽርክ ውስጥ ነው ሚነ ከሽርክ ውስጥ ይቆጠራል ከሽርክ ነው ልብሱ አሁን እንግዲህ ካሁን በኋላ ደግሞ ወደ ውስጥ እየገባ ይመጣል ምዕራፉ እንትኑ ኪታቡ ምን ማለት ነው በነጠላ ማውራት ይጀምራል እንደዚህ ማድረግ እንደዚህ ነው እንደዚህ ማድረግ ሽርክ ነው የሚለውን ማለት ነው ሚላል እዚህ ጋር ባብ ምዕራፍ ሚነ ሽርኪ ከሽርክ ውስጥ ይቆጠራል ልብሱል ሐለቀቲ ቀለበት ማድረግ ወልኸይጢ ይብራራላቸዋል እሺ ሁሉም ቀለበት ማድረግ አይደለም ይብራራል ወልኸይጢ ገመድ ማንጠልጠል ወነሑሂማ እነሱን የመሳሰለ ሊረፍዕ ልበላኢ በላእን ለማንሳት አው ደፍዒሂ ወይንም ለመገፍተር ገና ሳይደርስ ባቡ ባብ ሚነ ሽርኪ ከሽርክ ውስጥ ነው ልብሱ ሐለቀቲ ቀለበት ማድረግ ብረት ነገር ማለት ነው ወልኸይጢ ገመድ ሐለቀቲ ያው ብረት ነገር ወልኸይጢ ገመድን ወናሑሂማ እነሱን የመሳሰለ ነገር ሁሉ መልበስ አንገት ላይ ሊሆን ይችላል እጅ ላይ ሊሆን ይችላል ወይ ደግሞ ይሄ እጃችን ሊሆን ይችላል ለምንድን ነው ግን ሽርክ የሚሆነው መቼ ነው ሊረፍዒ ለማንሳት አልበላ በላእን ለማንሳት ሲሆን ለምሳሌ በሽታ ሊሆን ይችላል አው ደፍዒህ ወይንም ለመገፍተር ለመገፍተር ማለት ለምሳሌ በሽታ በሽታ እንዳይደርስብን ሊረፍዒ በላ ማለት ለማንሳት ማለት ለምሳሌ ታመናል ስለዚህ ለማንሳት ለማሻል ማለት ነው አው ደፍዒ ለመገፍተር ማለት ደግሞ ያልደረሰበት ገና ያልደረሰበት ያልታመመ እንዳይታመም ለመከላከል ስለዚህ በላእን ለማንሳት ወይ ለመከላከል በላእን ለማንሳት ወይ ለመከላከል እንትን ማለት ገመድ ወይ ብረት ነገር ማንጠልጠል እጅ ላይ አንገት ላይ ቀለበት ላይ ይሄ ሽርክ ነው ማለት ነው እሺ ወቀውሉ ላህ ተዓላ የአላህ ንግግር ነው ቁል በላቸው አረአይቱም አረአይቱም አያችሁ ወይ ማ ተድዑነ የምትጠሯቸውን አያችሁ ወይ ቁል በላቸው አርአይቱም አያችሁ ወይ ማተድዑነ የምትጠሯቸውን አያችኋቸው ወይ እያላቸው ነው ለሙሽሪኮችና ለካፊሮች ማለት ነው قل በላቸው أرأيتم አያችሁ ወይ ማ የምትጠሯቸውን አያችኋቸው ወይ من دون الله ከአላህ ውጭ የምትጠሯቸውን አያችሁ ወይ إن أرادني الله አላህ ቢፈልገኝ إن أرادني الله አላህ ቢፈልገኝ بضر በጉዳት እኔን አላህ መጉዳት ቢፈልግ ማለት ነው ሀል እነሱ ናቸው ወይ كاشفات ضره የእሱን መጉዳት ማስወገድ ይችላሉ ወይ እያለ እየጠየቃቸው ነው هل هن ናቸው ወይ እነሱ ቻዮች ናቸው ወይ كاشفات ማስወገድን ضره የእሱን መጉዳት የእሱን መጉዳት ማስወገድ ቻዮች ናቸው ወይ እነዚህ የምታመልካቸው አምላክ እስቲ ጠይቃቸው እያሉ ነው أو أرادني ወይ ደግሞ ቢፈልግ أو أرادني ወይ ደግሞ ቢፈልግኝ ጌታዬ ቢራህመቲን በእዝነት ጌታዬ በእዝነት ቢፈልገኝ ሀልሁነ እነሱ ናቸው ወይ ሙምሲካቱ ያዦች ናቸው ወይ ራህመቲ የእሱን እዝነት ያዦች ናቸው ወይ ሙምሲካቱ ያዦች ማለት ነው ረህመቲ እዝነቱን ስለዚህ አላህ በእኔ እዝነት ቢፈልግልኝ እነሱ የእሱን እዝነት ያዦች ናቸው ወይ ከልካዮች ናቸው ወይ እስቲ ጠይቃቸው ቁል በል ሐስቢ አላህ አላህ በቂ ነው ቁል በል ሐስቢ አላሁ አላሁ በቂ ነው አለይህ የተወከሉ ሙተወኪሉን አለይህ በሱ ላይ የተወከሉ ይመካሉ አልሙተወኪሉን ተመኪዎች ትክክለኛ የሆኑ ተመኪዎች በአላህ በጌታቸው ይመካሉ ይላል እሺ ቁል አፈራአይቱም ማ ተድዑነ ይላል ቁል አፈራአይቱም ማ ተድዑነ እዩቸው እስቲ አንድ ጊዜ በፍጥነት ደግሟለሁ ቁል በላቸው እስቲ ለካፊሮች ማለት ነው አፈራአይቱም አያችሁ ወይ ማ ተድዑነ የምትለምኗቸው ሚንዱኒላህ ከአላህ ውጭ የምትለምኗቸው አያችኋቸው ወይ የላቸውም ለማለት ነው እስቲ እዩዋቸው ደካሞች ምንም ማድረግ አይችሉም እያላቸው ነው ለምሳሌ እንጨትም ከሆነ ምንም ይሁን ምንም ማድረግ አይችሉም إن أرادني الله አላህ ቢፈልገኝ بضر እኔን መጉዳት ቢፈልግ هل هن كاشفات ضره የእሱን መጉዳት ያስወግዳል ወይ ለምሳሌ አላህ በሽታ ቢያመጣብኝ ይሄንን በሽታ እነሱ አንሺዎች ናቸው ወይ እስቲ ጠይቃቸው አው አራደን አራደኒ ቢራህመቲን አላህ ወይ ደግሞ እዝነት ቢፈልግ ሀልሁነ ሙስሊካቱ ረህመቲ የእሱን እዝነት ያዦች ናቸው ወይ ከልካዮች ናቸው ወይ እስቲ ጠይቃቸው ቁል በላቸው ሐስቢ አላህ አላህ ብቻ በቂ ነው አለህ የተወከሉ ሙተወኪሉን በእሱ ላይ ተመኪዎች ይመካሉ ይላል ምን ማለት ነው عليه يتوكل متوكل ማለት والمعنى أن المتوكل المتوكل حقيقة هو المتوكل على الله ትክክለኛ የሆነ ተመኪ ማን ነው በአላህ የሚመካ ነው ማለት ነው والشاهد من هذه الآية أن هذه الأصنام أن هذه الأصنام لا تنفع أصحابها እነዚህ ጣውታት እኮ የሚያመልካትን ሰው ምንም አትጠቅምም ላ ቢጀለቢ ነፍዕ ወላ ቢደፍዕ በሪ ጥሩ ነገር አታመጣም ወላ መጥፎ ነገርም አትከለክልም فليست أسبابا لذلك فيقاس عليها كل, كل ما ليس بسبب شرعي أو قدري فيعتبر اتخاذه سببا إشراكا بالله من دون ميلو ትክክለኛ ሰበብ የሆነ ነገር መያዝ እንደ ሰበብ ይቻላል ለምሳሌ ለመዳን መድኃኒት ቤት መሄድ ይሄ ሰበብ ትክክለኛ ሰበብ ስለሆነ ይቻላል ሰበብ ያልሆነ ነገር ግን ሰበብ ማድረግ ሽርክ ነው ሰበብ ያልሆነ ነገር ሰበብ እንዲሆን ማድረግ ምክንያት ያልሆነ ማለት ነው ምክንያት ያልሆነ ነገር እንደ ምክንያት መጠቀም እንደ ምክንያት ለመጠቀም መሞከር ሽርክ ነው ማለት ነው ለምሳሌ ያው የታወቀ ነገር ነው እሺ حديث سنيد وعن عمران بن حسين عمران بن حسين من على عمران بن حسين عن عمران بن حسين أن النبي رضي الله عنه أن النبي صلى الله عليه وسلم رأى رجلا في يده حلقة رأى أي رجلا يهودا سوي أي في يده إجلاي حلقة من سفر كسفر يتسرى إجلاي أي يهودا سوي لاي مالتنا رأى رجلا ይላል እስቲ አንድ ጊዜ عن عمران رأى رجلا ለም የተበየን ኢስሙሁ ሊአነል ሙህም በያኑ አዎ ሰውየው ስሙ አልተጠቀሰም እዚህ ሐዲሱ ላይ ስሙ አልተጠቀሰም ያው አያስፈልግም عن عمران بن حصين رضي الله عنه أن النبي صلى الله عليه وسلم ነቢያችን صلى الله عليه وسلم እኮ رأى رجلا የሆነ ሰውዬ አዩ እሳቸው ማለት ነው في يده እጁ ላይ ሐላቀተን የሆነች ብረት ቀለበት ነገር አድርጎ من صفر ከሱፍር ከነሐስ የተሰራ ማለት ነው ከነሐስ የተሰራ እጁ ላይ አድርጎ አዩት ፈቃለ ነቢያችን ስለ ላ ሰለም አሉትኝ ማ ሀዚህ እቺ ያደረካት እጅህ ላይ ምንድናት አሉት ነቢያችን ስለ ላ ሰለም እቺ እጅ ላይ ያረካት ምንድናት አሉትኝ ሀዚህ ምንድና ሲሉት ቃለ አለሱ ሚነል ዋሂነቲ ከዋሂና ነው አለ ዋሂና ማለት በሽታ ለማለት ነው የእጅ በሽታ ማለት ነው እጁን የታመ እጁን የሆነ በሽታ ይዞት ነው ያው በሽታ ነው የተለያየ አይነት በሽታ ተብሏል አንዳንዶች የተለያየ ነው የሚጠቅሱት በሽታ ግን እጅ ላይ ያለ በሽታ ብላችሁ ያዙት ሚነል ዋሂነቲ አለ እጄን ስላመመኝ መድኃኒት እንድትሆን ነው አለ ማለት ነው ለምንድን ነው ያረካት ነገር ሲሉት ነቢያችን ስለ ላሁ ሰለም ምን አለሱ መድኃኒት እንድትሆነኝ ነው አላቸው ለነቢያችን ስለ ላሁ ሰለም መልሶ ያ ሰውዬ ማለት ነው ፈቃለ ነቢያችን ስለ ላሁ ሰለም ምን አሉት እንዚዕሃ አሉት አውጥተ ጣላት አሉት እንዚዕሃ አውጥተ ጣላት አሉት ነቢያችን ስለ ላ ሰለም ፈኢነሃ እሷ እኮ ያው ንቀላት ማለት ነው እንዚሃ ማለት ከእጅህ አውጣት ለማለት ነው ፈኢናሃ እሷ እኮ ላተዚዱከ አትጨምርህም ኢላ ዋህነን ውርደትን እንጂ አትጨምርህም በሽታ ማትሆን መድኃኒት ማትሆንህም ውርደትን ብቻ ነው የምትጨምርልህ አሉት ድክመትንና ውርደትን እንጂ ምንም አትጨምርህም ማለት ነው ስለዚህ ምን ይላል እንጂሃ ያው ንቀላት በጉልበት ለማለት ነው ፈኢና እሷ እኮ ላተንዚዱከ አትጨምርህም ኢላ ወህነን ደካማነትን እንጂ ምንም አትጨምርልህም ይቻ ያደረካት ደካማነትን እንጂ ምንም አትጨምርህም ፈኢነከ አንተ እኮ ለውሚተ ብትሞት ለውሚተ ብትሞት ኖሮ ወይ አለይከ እቺ ያረካት ነገር እጅ ላይ አድርጋሃት ብትሞት ኖሮ እጅ ላይ ያረካት ነገር እጅ ላይ አድርጋት ብትሞት ኖሮ ማ አበዳ ነጻ አትወጣም ነበረ በፍጹም ነጻ አትወጣም ነበረ አሉት ነቢያችን ስለ ላሁ ሰለም እሺ هذا الحديث ይሄ ሐዲስ በጣም ጥሩ ሐዲስ ነው ግልጽ ከባቡ ጋር የሚገናኝ ነው እንደምታዩት ቀለበት እጁ ላይ አድርጎ ነበረ ከዛ እጁ ላይ ነቢያችን ስለ ላ ስለም ለምንድን ነው ያደረግከው አሉት ለመድኃኒት ነው አለ ለበሽታ ከዛ ነቢያችን ስለ ላሁ ሰለም ጣላት አሉት ነቅለ ምክንያቱም እቺ በሽታ ደካማነትን እንጂ ምንም አትጨምርህም አሉት ስለዚህ ከባባችን ጋር ቀጥታ የሚገናኝ ነገር ነው ማለት ነው ማ አፍላሑት አበድ አሉት አይደለም ነጻ ወጣም ነበረችን ይዘ ብትሞት ኖሮ አሉት ስለዚህ ይሄ ያው ሽርክ እንደሆነ ትረዳላችሁ እና ቀጥታ ከባቡ ጋር የሚገናኝ ባብ ነው ማለት ነው ስለዚህ ከዚህ የምንረዳው ነቢያችን ስለ ላ ሰለም ይህን መጥፎ ነገር ሲያዩት ምንድን ያሉት ኢንዚዕሃ ነቅለ ንቀላት አሉትኝ ስለዚህ መጥፎ ነገር ሲያይ አንድ ሰው ከቻለ ምን ማድረግ አለበት ማለት ነው መከልከል አለበት ከቻለ እንደዚህ ማዘዝ አለበት በመጥፎ ከመጥፎ ነገር መከልከል አለበት ማለት ነው ትልቅ የእስልምና ክፍል ነው መርሳት የለብንም ይሄንን ይሄ ሌላ ደግሞ ያው ግልጽ የሆነ ያው ቀጥታ ቅድም ያልነው ነው አነ ሌሰ አነ ለብሱ ልሐለቀቲ ወሹብሂሃ ሊደፍዕ ልበላ ያው ረፍዒሂ ሚን ሽርኪ ያው እጅ ላይ ወይ አንገት ላይ ማንጠልጠል በላ ለማንሳት ወይ ለመከላከል ያው ሽርክ ነው ማለት ነው እና ደግሞ ስራ በመጨረሻችን የመጨረሻችን ስራ ዋናው የመጨረሻ ስራ እንደሆነ እንረዳለን ለው ሚተ ወሂ አለይከ አሉት አይደለ እጅ ብትሞት ኖሮ አንተ እጅ እጅ ላይ ሆነ ነጻ ትወጣም ነበረ አሉት ማለት ነው እሺ ورقت حديث وله عن عقبة بن عامر أو عقبة بن عامر بزقب حديث دمو رضي الله عنه مرفوعا مرفوعا سبال يو ከአሁን በኋላ መርፍዕ ነው ከተባለ አንድ ሀዲስ ለነቢያችን ስለ ላ ሰለም ጋር የደረሰ ማለት ነው እሳቸው የተናገሩት ለማለት ነው መን ተዓለቀ የተንጠለጠለ መን ተዓለቀ የተንጠለጠለ ተሚመተን ተሚማን ያንጠለጠለ እርዝ ይሉታል እዚህ መን ተዓለቀ ተሚመተን ተሚማን ያንጠለጠለ ወይ ደግሞ እርዝን ያንጠለጠለ እዚህ እንደ እኛ ገር የቡድሃ መድኃኒት ተብሎ የተለመዳለ የሚንጠለጠል በቆዳ ወይ በምናምን ተሰፍቶ የሚንጠለጠላለ እሱን ያንጠለጠለ አሉ ነቢያ ስ ሰለም ፈላ ይላል ፈላ ቀጣዩን ገጽ ፈላ አተመ አላሁ ለሁ አላህ አይሙላለት አላህ አይሙላለት አሉ ነቢያችን ስለ ላ ሰለም ወመን ተዓለቀ ወዳዓተን ወዳዓን ያንጠለጠለ ደግሞ ወደዓ ማለትም የሚንጠለጠል ነው ግን ከባህር የሚወጣ ድንጋይ ነገር አለ ከባህር የሚወጣ ድንጋይ ከሱ የሚሰራ አለ ከሱ የሚሰራ አለ ከባህር የሚወጣ ድንጋይ ነገር ማለት ነው ከሱ የሚሰራ ሆኖ ለቡዳ መድኃኒት ወይ ደግሞ ለአይንናስ መከላከያ ተብሎ የሚደረግ አለ እሱን ያደረገ እሱን ያንጠለጠለ ፈላ ወደ አላሁ ለሁ አላህ አያስወግድለት ችግሩን አሉ ነቢያችን ስለ ላ ሰለም ሀዲሱን ስደግሞ አንድ ጊዜ وله عن عقبة بن عامر عقبة بن عامر يزقب حديث رضي الله عنه مرفوعا من تعلق ينطلطل تميمة ارز ينطلطل فلا أتم الله له الله أي ملالت الله ملو أدرقلت ወመን ተዓለቀ ወዳዓተን ወዳዓን ያንጠለጠለ ያ ወዳዕ ማለት ከባህር የሚወጣ ነጭ ነገር ነው ከባህር የሚወጣ ነጭ ነገር ነው ያው ለመድኃኒት ለቡዳ መከላከያ ተብሎ የሚጠቀሙት ነገር ነው እሱን ያደረገ እኮ ያንጠለጠለ ፈላ ወደ አላሁ ለሁ አላህ አያስወግድለት ችግሩን አላህ አያስወግድለት ይላል ሌላ ወፊ ሪዋየትን በሌላ ዘገባ በሌላ ዘገባ ደግሞ ምን ይላል በሌላ ዘገባ ምን ይላል መን ተዓለቀ ያንጠለጠለ ተሚመተን እርዝን ያንጠለጠለ ፈቀድ አሽረከ በእርግጥም ሽርክ ሰርቷል ይላል በእርግጥም ሽርክ ሰርቷል ይላል እሺ ومن تعلق تميمة እርዝ ያንጠለጠለ فقد أشرك በእርግጥም ሽርክ ሰርቷል ይላል ግልጽ የተቀመጠ ነው ይሄ እንግዲህ እርዝ ማለት ያው የሚንጠለጠል ነገር ነው ብያቸዋለሁ የሚሰራ ለቡዳ መድኃኒት ለምናምን የሚጠቀሙት ማለት ነው እሺ ወልብኒ አቢ ሐቲም እብኑ አቢ ሐቲም የዘገቡት ሐዲስ ላይ ደግሞ ምን ይላል አን ሑዘይፋ ከሑዘይፋ ወስዶ ማለት ነው ረዲላሁ አንሁ አነሁ እሱኮ ረአ አየ ረጁለን የሆነን ሰውዬ አየ ፊየዲህ እጁ ላይ ኸይጡን ገመድ አየ ሚነል ሑማ ከሑማ ለሑማ ማለት ንድፋት ማለት ነው እዚህ ጋር ንድፋት ነው የተፈለገበት ትኩሳት እሺ እሺ አንድ ጊዜ ሑማ እዚህ ጋር ያው ትኩሳት ነው أنه سكو رأى آه، أن سوي أي رجلا يهون سوي أي في يده الجلاء خيط يهون قمد نقر الجلاء أسر أي آه، حذيفة مالتنا عفوا حذيفة أي من الحما كتكسات مالتنا من ديك أزك صبولي يهون قمد نقر أسر فقطعه بتسو قمد حذيفة من أرقى ገመዱን በጠሰው ወተላ ቀውሉሁ ተዓላ የአላህ ንግግር ቀራ ይህንን የአላህ ንግግር ቀራልን ለዛ ሰውዬ ማለት ነው ከበጠሰ በኋላ ገመዱን ወማ ዩእሚኑ አያምኑም አክሰሩሁም አብዛኞቻቸው አያምኑም ቢላህ በአላህ አብዛኞቻቸው እኮ አያምኑም በአላህ ኢላ ወሁም ሙሽሪኩን እነሱ በአላህ የሚያጋሩ ቢሆኑ እንጂ ይላል ወማ ዩእሚኑ አክተሩም አብዛኞቻቸው በአላህ አያምኑም ኢላ ወሁም ሙሽሪኩ እነሱ ሽርክ የሚሰሩ ሆነው እንጂ ይላል ስለዚህ ከዚህ ሀዲስ ደግሞ አንድ ምን እንረዳለን አንደኛ ከቻላችሁ በእጃችሁ መቀየር የምትችሉት ካለ በእጃችሁ መቀየር አለባችሁ ለምሳሌ ይህ የሚመለከተው ለሁሉም ሰው ይመለከታል ግን በበለጠ ደግሞ ለአሚር ለሆነ ባለስልጣን ለሆነ ቤተሰብ ወላጅ የሆነ ታላቅ ወንድም ከሆነ እስቷዝ የሆነ እንደዚህ አይነቶቹ በእጁ መቀየር አለበት የቻለውን ከዛ በኋላ ደግሞ በሁኔታ እንደ ሁኔታው ይመጣል ማለት ነው ያልቻለ ሰው በአፉ ካልቻለ በልቡ ይጠራል እዚህ ጋር እዚህ ሀድ እዚህ ባብ ላይ ሁለቱንም ቀርተናል አይደለ አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም በአፋቸው በጥሳት ብለው አዘዙትና አስወገዱትኝ አውጥተ ጣላት ብለው አፎን አውጥተ ጣላት ብለው አስወጡትኝ እዚህ ደግሞ ሁዘይፋ በጠሰው በእጁ ስለዚህ እነዚህን ሁሉ ትእዛዞች በዛውም ሌሎች ትምህርቶች እየወሰድ እንመጣለን ማለት ነው ለዚህ ሁዘይፋ ደግሞ ያለው ምንድነው ወማ ዩሚኑ አክሰሩሁም ቢላሂ ኢላሁም ሙሽሪኩ የሚለው እነሱ አያምኑም ያጋሩ ሽርክ እየሰሩ ቢሆን እንጂ የሚለው ትንሹ ሽርክ ነው እሺ ለምን አምነው ሽርክ የሚሰሩ የተባለው በትንሹ ሽርክ ነው እንጂ ትልቁ ሽርክ ከሰሩ ወማ ዩሚኑ አይባልም አምነው አይባልም ምክንያቱም ትልቁ ሽርክ ከሰሩ ምን ይሆናሉ ሙሉ በሙሉ ከእስልምና ስለሚያስወጣቸው እዚህ ውስጥ አይገቡም እዚህ ግን ወማዩን አክሰሩሁም የሚለው አብዛኞቻቸው አያምኑም ቢላይ በአላህ ኢላ ወሁም ሙሽሪኩ እነሱ ቢያጋሩ እንጂ የተባለው ትንሹ ሽርክን ነው ስለዚህ እዚህ ጋር ገመዱን ያሰረው ያ ሰውዬ ከዚህ ምንድነው ትረዱት ገመዱና ያሰረው አንዳንድ ጊዜ ሲያስሩ ሙሉ በሙሉ ገመዱ ያድነኛል ብለው ሳይሆን አላህ ነው የሚያድነው ግን ገመዱን ሰበብ ይሆናል በሚል ነው ስለዚህ ይሄ ምንድነው የሚሆነው ትንሹ ሽርክ ነው ለምንድነው ትንሹ ሽርክ የሆነው አላህ ወይ ደግሞ ነቢያችን ስለ ዐለይሂ ወሰለም ያላስቀመጡት ያላስቀመጡት ሰበብ ስላልሆነ ምን ይሆናል ትንሹ ሽርክ ሆነ ሙሉ በሙሉ ገመዱ ያድነኛል ወይ ደግሞ ቀለበት ያሰረው ወይ እንትን የሚለው ያድነኛል ብሎ ካመነ ሙሉ በሙሉ ምን ይሆናል ሽርክ ይሆናል ትልቁ ሽርክ ማለት ነው ግን አላህን የሚያድነኝ ግን ይሄኛው ያሰርኩት ሰበብ ነው ብሎ ካሰበ ግን ትንሹ ሽርክ ይሆናል ማለት ነው ትክክለኛው ሽርክ ማለት ነው ትንሹ ሽርክ ይሆናል አላህ ነው ብሎ ግን ሰበብ ለምን የማይሆን ሰበብ ስላስቀመጠ ማለት ነው እሺ وفي <clears throat> هذا دليل على أن هذا الرجل مؤمن وأن هذا الخيط الذي لبسه فيه نوع من الشرك وفيه دليل على أن الإنسان قد يجتمع فيه إيمان وشرك ولكن ليس الشرك الأكبر لأن الشرك الأكبر لا يجتمع مع الإيمان ولكن المراد هنا الشرك الأصغر وهذا أمر معلوم አሉ ነቢያችን ሼኹ ሼክ መሐመድ ሳልሕ አልዑሰይሚን ሲናገሩ ምን አሉ ይሄ ሰውዬ ምን እንረዳለን ሙእሚን እንደሆነ እንረዳለን ገመዱን የተበጠሰበት ሰውዬ ሁዘይፋ ሳይሆን ያኛው ራሱ ገመዱን አስሮት የነበረው ሙእሚን ነው ሌላ ደግሞ ያ ሰውዬ ገመዱን ማሰሩ ሽርክ እንደሆነ እንረዳለን ሰውየው ላይ ደግሞ ኢማንና ሽርክ እንደነበረ ሰውየው ጋር ሁለቱም እንደነበረ እንረዳለን ሽርኩ ደግሞ ትንሹ ሽርክ እንደሆነ እንረዳለን ትልቁ ሽርክ ሳይሆን ትንሹ ሽርክ እንደሆነም እንረዳለን ግልጽ ነው ይሄ ማለት ነው እንሻአላ ይሄ ሁለት ባቦች የቀረ ናቸው ጥሩ ትልልቅ ባቦች ናቸው ብዙም ትምህርት የሚሰጡ ነበሩ የመጀመሪያውን ባብ የቀረ ነው ስድስተኛው ባብ ገመድ ወይንም ብረት ነገር አፎን አይደለም ከዚህ በፊት አንድ የቀረ ነው አለ የተውሂድ ማብራሪያና ሻሃደቱ አላ ኢላህ ኢላላህ ላኢላህ የሚለው ምስክርነት የሁለቱ ማብራሪያ ከቁርአንና ከሐዲስ ነው ያመጣው ሼኹ እንደምታዩት ባብ ብሎ ምዕራፍ ይሰጣል ከዛ በኋላ ምንድነው የሚመጣው ቁርአንና ሐዲስ ነው ስለዚህ የላኢላህ ኢላላህና የተውሂድ ማብራሪያን መጀመሪያ ባብ ላይ ቀራን አምስተኛ ባብ ማለት ነው አሁን ቀጣዩ ደግሞ ስድስተኛው ባብ ላይ ምንድነው የቀራ ነው ብረት ነገር ወይ ገመድ ነገር እጅ ላይ አንገት ላይ ወይ ጣት ላይ በላ ያነሳልናል ብለን ወይ ደግሞ በላ ያስወግድልናል ብለን ወይ ደግሞ በላይ ይከላከልልናል ብለን ማሰር ሽርክ እንደሆነ እንረዳለን ይህ ደግሞ አሁን ያቀራ ነው ባብ ትንሹ ሽርክና ትልቁ ሽርክ እንደሚሆን እናውቃለን ሙሉ በሙሉ እነዚህ ያሰራቸው ገመዶች ወይ ደግሞ ብረቱ ሙሉ በሙሉ እሱ ያድነኛል ብሎ ካሰበ ትልቁ ሽርክ ነው ግን ነው የሚያድነኝ ወይ ነው የሚያድነኝ ብሎ እነዚህ ያሰርኳቸው ግን ሰበብ ናቸው ብሎ ካሰበ ትንሹ ሽርክ ይሆናል ኢንሻአላህ የሚመጡ ባቦች አሉ ስለ ቁርአን ማሰር ይቻላል ወይ አይቻልም የሚሉ ቀጣይ ባቦች ላይ ይመጣሉ ኢንሻአላህ እዛ ላይ እንወያይበታለን ቀበል መሄድ ግልጽ የሆነ ሽርክ ነው ይሄ ግልጽ የሆነ ሽርክ ነው ምንም ጥርጥር የሌለው ጠበል ምናም ምንም ጥርጥር የሌለው ትልቁ ሽርክ ነው አንደኛ እዛ ሄዶ ሰውየው በመስቀል መሳ ቄሱን ሊቃድሰው ነው ሌላም አለው ብዙ ነገር አለው አንደኛ የነሱ ያምልኮ ቦታ ብዙ ተጨማማሪ አንድ ምክንያት አይደለም ብዙ ተጨማማሪ ነው ምክንያት ያለው ግና ግልጽ ሽርክ ነው ይሄ ጥርጥር የሌለው ነው ትልቁ ሽርክ አይቻልም ሙቆሃ ብቻ ቢሉ ቢሉ አይቻልም ሙቆሃ ከፈለገ ቤቱ አሙቆ ይታጠብ ብርዳሞት ከሆነ ሙቆሃ መጣጠብ የፈለገ ሰው ቤቱ አምቆ ይታጠብ ምን እዛ አስኬደው ፍልውሃ ያስፈልገው ፍልውሃ ሌላ ነው ፍልውሃ ለምሳሌ ዝም ብሎ በተፈጥሮ መድኃኒት ነው ተብሎ ከሆነ የሃይማኖት ቦታ ያልሆነ ንጹህ ፍልውሃ ዝም ብሎ ሃይማኖታዊ ያልሆነ ፍልውሃ ሄዶ መታጠብ እንጂ የሃይማኖት ቦታ ሄዶ መታጠብ አይቻልም ይሄም አይቻልም አይን ነገር በር ላይ ማንጠልጠል ይሄ ሁሉ ወቁት እሺ አይን ማንጠልጠል ምልክት ማንጠልጠል ብዙ ነገር የሚንጠለጠል ነገር አለ ይሄ ገመድ ቆዳ ላይ ውስጥ ታስሮ የማይታወቅ ጽሁፍ ይንጠለጥላል ይሄ ሁሉ ሽርክ ነው ይሄ ሁሉ ሽርክ ቢላህ ነው አይቻልም አንድ ሰው ቤቱን ከቡዳ መከላከል ከአይንና ከጅኒ መከላከል ከፈለገ ቁርአን ነው መቅራት ያለበት ተግባባን ይህንን ሁሉ መከላከል ከፈለገ ምንድነው ማድረግ ያለበት ቁርአን ነው መቅራት ያለበት ለምሳሌ ነብያችን ሰለላሁ ዐለይሂ ስለም እንዳሉት ሱረቱል በቀራ የሚቀራበት ቤት ሸይጣን ምንድነው ያሉት ሸይጣን አይመጋባበት ነው ይፈራዋል የሚላለ ስለዚህ መከላከል ከፈለግን ሱረቱል በቀራ መቅራት ቤታችን ሱረቱል በቀራን መቅራት ቁርአን መቅራት ስንነሳ ከቤታችን ቁርአን ከእንቅልፋችን ስንነሳ መቅራት ሽንት ቤት ስንገባ ዚክር ማለት ከሽንት ቤት ስንወጣ ስንተኛ ስንነሳ ከቤት ስንወጣ ወደ ቤት ስንገባ ሙ ማአት ዝክሮች አሉ እነሱን ማለት እነሱን በማለት ከጅን ይጠበቃለን እንጂ የተለያዩ ጽሁፎች ምልክቶች ምናምን ማንጠልጠል ይሄ ሁሉ ታቆታላችሁ ሽርክ ነው ያው እንደ ሰውየው ንያ ትልቁ ሽርክ ትንሹ ሽርክ ሊሆን ይችላል አንዳንዱ ደግሞ ጭራሽ ሙሉ በሙሉ ትልቁ ሽርክ የሆነም አለ ከቻላችሁ አዎ ለምሳሌ ሽርክ እየተሰራ የተንጠለጠለ የሽርክ ነገር ካለ አውግድ አንስታችሁ መጣል የምትችሉ ከሆነ እናንተ ላይ የምትችሉ ከሆነ የምትችሉበት አቅም ካላችሁ አዎ ማስወገድ ነው የማትችሉት ከሆነ መናገር ለባለቤቱ ይሄ እኮ ሽርክ ነው ትልቁ ሽርክ ነው ብላችሁ ማስተው በእርግጥ ከቻላችሁ ሰውየውን አስተምራችሁ አሳምናችሁ ሰውየው መጣል ካስቻላችሁ ይሄ የበለጠ ነው አምኖበት ከሆነ ጥሩ ነው ካልሆነም በእጃችሁ መቀየር የምትችሉ ከሆነም ቀይሩ ካልሆነ ባፋችሁ ብቻ መናገር ካልሆነ መጥላት والسلام عليكم ورحمة الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم والله أعلم